قل إن كانت لكم الدار الآخرة عند الله خالصة من دون الناس لا فتمنوا الموت إن كنتم صادقين وجه عند أبابا لالاچو نحن أبناء الله وأحباؤه بس مدر لي مرت ምርጥ خلق لأ الله ምርጥ የሆነ ትውልድ እኛና እኛ ብቻ ነን ይላሉ። በኑ እስራኤሎች እኛ አባታችን፣ አያታችን፣ ቅድመ አያታችን ያዕቆብ የሆነ የእሱ ልጆች አብዛኛው አንቢያ ከኛ ነው የተላከው። አብዛኛው ሩሱሎች ከኛ ናቸው። በየኡመቱ በተለያየ አጋጣሚ አብልጦናል፣ መርጦናል። ናህኑ አብናኡላህ ወአሂባሁ ይላል። የተወደደ እንዲህ አይነት ደረጃማ አይዝም ነበር። የድርቅና መጨረሻው ነው። እኛ የአላህ ልጆች እንደኛው እንደውም በጣም የሚወደን ከከልቆቹ ሁሉ ፍቅረኛዎቹ ነን። ስለዚህ ጀነት ላይ ገብቶ ነገ አኸራ ላይ ሚንፈላሰስ ማለት እኛና እኛ ብቻ ነን። ምናልባት ለወንጀላችን ብሎ ትንሽ ቀናቶችን እጅልን የተገዛን ሰሞን ለዛች እሳት ላይ ትንሽ ቢቀጣን እንጂ ወደ ጀነት መልሶ አላህ እስከ መጨረሻ የሚያዝናናን የሚያስደስተን እኛን ነው የሚል እምነት አላቸው ይሁዳዎች። በተመሳሳይ ነሳራዎችም ምክንያቱም እነሱ ሁለቱም አንዳቸው አንዳቸውን አንዳቸው አንዳቸው ዲን የሚጠሉና አንዳቸው ለአንዳቸው ጠላት ቢሆኑም እነዚህ ጋር ያለ ግን እይታና አመለካከት እነዛዎቹም ጋር አለ። ማለት እንዴት ነው? ነሳራዎቹም እኛና እኛ ብቻ ነን ጀነት ለምንሆነው አላህ ጀነትን ያዘጋጀው ሌሎቹ ቦታ የላቸውም ባዮች ናቸው። ቅድም እንዳልነው የሁዳም እንደዛ ቁልያ መሐመድ በላቸዋል። ይህንን አጉል አመለካከትን አላህ ሲቃወምና ሲያጣጥለው ቁል በላቸው ኢንካነት ለኩም ዳር ልአኽረቱ ኢንደላሂ ኻሊሳ ለእናንተ ብቻ ጀነት የተዘጋጀ እኛ እናንተ እንደምትሉ የአላህ ልጆችና ምርጦች የሆናችሁ ከሆነ ሞቶ ይህን ጀነት ማግኘት ሞቶ በዚህ ጀነት ላይ ገብቶ መንፈላዘስ መደሰት የመጀመሪያ ምኞታችሁ እንዲሆን ፈተመነው ልመውት ተመኙታ ኑ ሞትን ተመኙ። አሁን በጊዜ ሞቱና ያ የእኛና የግላችን የምትሉትን ጀነት ግቡና አሳዩ። ኢንኩንቱም ሳዲቂን ወለተኛ ከሆናችሁ ይላል አላህ ስብሓነ ወተዓላ። ብለህ በላቸው ነው ቁል ማለት ብለህ በላቸው እንደዛ ለነዚህ ለይሁዳዎች ምላሹን ጌታ አላህ ስብሓነ ወተዓላ ራሱ በቀጣዩ የቁርአን አያት ላይ ራሱ ሰጣ ወለን የተመነውሁ አበደን ቢማ ቀደመት አይዲህም ማለት እንግዲህ ጀነት የእኛና የእኛ ብቻ ነው። እኛ ለአላህ የግሉ ነን። ጀነትን ለኛ ለይሁዳዎች ብቻ ነው መርጦ ያዘጋጀልን ብሎ በሚሉት መልኩ እውነት ከሆነ ያ ሙሐመድ እሺ ሞትን ተመኙ ጀነት እንድትገቡ ቶሎ እንድትቀላቀሉ በጀነት በላቸው ካለ በኋላ ነው ወለን የተመነው አበደን ቢማ ቀደመ ጠይድም አለ ያ ሙሐመድ በፍጹም አይመኙትም ሞትን አለ። እነዚህ ይሁዳዎች ውሸታሞች ናቸው፣ ሞትን አይመኙትም። ለምን? ቢማቀደመ ቀደመት ያሳለፉትን የወንጀል አይነቶችን ያውቃሉ። እጃቸው ምን እንዳሳለፍ እዚሁ እያሉ በትክክል ይሄ ነገር ጥፋትና ወንጀል መሆኑን ውስጣቸው ያውቀዋል። ይህን ወንጀል መስራታቸውን ስለማያውቁ እጃቸው ባሳለፈው ወንጀል ምክንያት የተነሳ ሞትን ቶሎ ሞቶ ጀነት የግላችን የሚሉትን ጀነት እንዲገቡ አይመኙት ማለት ነገራቸው ለነቢዩ አለህ ሰላቱ ሰላም ጌታ አላህ ረበል ዓለሚን ወላሁ አሊሙን ብዛሊሚን እነዚህ ሙሽሪኮች ናቸው። ማንኛውም ወንጀለኛ ዛሊም ነው የሚባለው። ስለዚህ ስለ ዛሊሞች ስለ እንደነዚህ አይነት ማእስያ ወንጀል ላይ የሚንከባለል በአፉ ሌላ የሚናገር ከአላህ በላይ ማንም እነሱን አያውቃቸውም ይላል። ወለተጅደነሁም አህረና አህረሰ ናሲ አላ ሀያቲን ወሚን ለዚነ አሽረኩ ይላል። ዱንያ ላይ ለመኖር በህይወት ረዥም እድሜ ለመኖር ከነሱ የበለጠ የሚጓጓ ማንም የለም። እንኳንስ እንኳንስ ሊመኙ ይቅርና ሞትን ከሙሽሪኮችም በላይ አለ። ነሳራዎችን በል ከነሱ ቀጥሎ ያለ የነቢዩ ነብይነት ቁርአንን አንቀበልም የሚሉ በነቢዩ ዘመን ያሉ ያሉ ሙሽሪኮችም ከነሱም በላይ ከሌላውም በላይ እነዚህ የሁዳዎችን በህይወት ለመኖር ዱንያ ላይ ከነሱ የበለጠ የሚጓጓ ሰው አታገኝም አለ አላህ ሱብሓነሁ ወተዓላ። እንደውም ሊመኙ ይቅርና ሞተው ጀነት ሊገቡ يود أحدهم لو يؤمر ألف سنة وما هو بمزحزحه من العذاب أن እንደውም እነሱ የሚፈልጉት ቢሳካላቸውማ ይመኛሉ አንድ ሺህ ዓመት እዚች ዱንያ ላይ መኖርን ከዛም በላይ እድሜ ቢሰጣቸው መኖርን ነው የሚመኙት። እንኳንስ ሞትን ተመኝቶ እስቲ ጀነት ገብታችሁ አሳዩ ተብሎ ሊመኙ ይቅርና እነሱ የሚመኙትማ ኢድሜ ልክ አንድ ሺና ከአንድ ሺህ ዓመት በላይ በኢድሜ በህይወት መኖራቸውን ዱንያ ላይ የሚመኙት። ሆኖም ግን የተመኙት አይነቱ እድሜ እዚህ ዱንያ ላይ አንድ ሺህ ዓመትና ከአንድ ሺህ ዓመት በላይ እንደተመኙትም ቢሰጣቸውም ዞሮ ዞሮ ወማ ሁወ ቢሙዛህዚሂ ምን አልዛቢ አን ግን እዚህ ዱንያ ላይ አላህን አሳየን ብሏል። ተውራት ከአላህ የወረደና ትክክለኛ መሆኑን አውቀዋል። ነቢዩላህ ሙሳን በዘመኑ አልተከተሉም። ያ ሙሐመድ ያንን ያወቁ የነዚሁ የልጅ ልጆች የሆኑ በዚህ በአንተ ዘመንም ያሉ ይሁዳዎችም ቁርአንን አልተቀበሉም። በዚህ ወንጀላቸው ከመጠየቅ ነገ አዛብ ላይ ከመቀጣት እዚህ የተመኟትን አንድ ሺህ ዓመት ዕድሜ ቢኖሩም ከአዛብ ግን አይተርፏትም፣ አይድኑም አለ አላህ ሱብሓነሁ ወተዓላ። ወማ ሁዋ አይደሉም እነሱ ቢሙዛህዚሂ ሚነል አዛቢ አን ዩአመር ጭማሪ ዕድሜ የሚሰጣቸው ከአዛብና ከቅጣት ግን ሊያድናቸው አይችልምና አለ። ወላሁ በሲሩን ቢማ ያመሉን ከአላህ ያመልጥ ነገር የለም። አላሁ ሱብሓነሁ ወተዓላ የሚሰራትን እያንዳንዷን ስራ ተግባራቸውን ያውቃልና ይላል አላህ ሱብሓነሁ ወተዓላ። በጣም አጃብ የሚሆነው ነገር ምንድን ነው? ባለፈው ደርሳችን አንድ የተናገርነው እና ያሳለፍነው ነገር አለ። ስላለፉት ይሁዳዎች የሚናገረው አላሁ ስብሓነ ወተዓላ በነቢዩላህ ሙሳም ከዛም በፊት ከዛም በኋላ ያሉትን ሁሉ በኒ እስራኤሎችን የይሁዳዎችን ሲናገር እያስተማረና እየጠቆመ ያለው መዲና ላይ አሁን የነሱ የልጅ ልጅ ልጆቻቸው ይሁዳዎች አሉ። ነቢዩ ከመካ ወደ መዲና ሲሄዱ ብያቸዋለሁ። መዲና ላይ ብዙ የይሁዳ ጎሳዎች ነበሩ። በኑ ነዲር፣ በኑ ቀይኑቃ፣ በኑ ቁረይዛ ተብሎ የሚጠሩ ማዕት አሉ። ይሁዳዎች ናቸው። መዲና መቶ በመቶ የአረብ አገር ነው። በጥገኝነት መጥተው የኖሩ ናቸው እነዚህ ይሁዳዎች። ጥገኝነት ጠይቆ ሲገቡ መዲና ላይ ያሉ አረቦች በሁለት ጎሳ የተከፈሉ ናቸው። መዲና ላይ ያሉ አረቦች በሁለት ጎሳ የተከፈሉ ናቸው። በሲራ የምናየው ሊሆን ይችላል። መዲና ላይ ያሉ አረቦች አውስና ኸዝረጅ የሚባል ጎሳ አላቸው። እነዚህ አውስና ኸዝረጅ የሚባሉ ጎሳዎች መሪዎቻቸው የሁለቱም ጎሳ መሪዎች ስማቸው ተመሳሳይ ነው። በአባት ስም ይለያያሉ እንጂ የዛኛውም ሰዓድ የአውስም የኸዝረጅም ሰዓድ ነው። ሳዕድ ብን አቢ ሙዓዝ የአባት የአባታቸው ስም ብቻ ይለያል። እነዚህን መሪዎችን ነቢዩ ከመካ ወደ መዲና ስደት ሂጅራ ከመሄዳቸው በፊት ዲን እስላም ከመጣ በኋላ ቁረይሾች፣ የመካ ቁረይሽ አረቦች ዲንን ላለመቀበል ነቢዩንም ሌሎች ሰሃባዎችን ነቢዩን የተከተሉትንም አስቸግረዋል፣ አንከራተዋል፣ አጎሳቅለዋል። እንደውም አንዳንድ ደካማዎቹ ማረፊያ ሲያጡ ወደ እኛ ሀገር ወደ ሀበሻ በጃዕፈር ኢብኑ አቢ ጣሊብ አማካይነት የተወሰነ ቡድን ነቢዩ ከመካ ወደዚህ እስከሚልኩ ወደ ሀበሻ ስደት መጨረሻ ላይ ግን ራሳቸውን ነቢዩን የተወሰኑ ሰሃባዎችን ይዞ እና አቡበክር ሲዲቅን እና የተወሰኑ ሰሃባዎችን ይዘው በዚህ አይነት ችግር በዚህ አይነት ጉስቅልና መቀመጥ የለብህም ብሏቸው አላህ ወደ መዲና ስደት እንዴቱ ያደርጋል ነቢዩን አለይሂ ሰላቱ ሰላም ከመካ ወደ መዲና ግን መካም ያሉት መዲናም ያሉት አረቦች ያው ናቸው፣ አረቦች ናቸው። ቅድም እንዳልኳችሁ አላህ ያዘዘና የመረጠላቸው ቦታ ነው መዲና። ለነቢዩ ለስደት የተወሰነ ቡድን በሰሃባ ጃዕፈር ኢብኑ አቢ ጣሊብ አማካይነት ወደዚህ ወደ ሀበሻም ተልኳል ብያችኋለሁ። ከሰሃባ የተወሰነውን ይዘው ነቢዩ ደግሞ ወደ መዲና ስደት ሄዱ። መዲና ሲሄዱ ቅድም የቆጠርኩላችሁ የሁዳዎች በሶስት በአራት ጎሳ የተከፈሉ ከነቢዩም በፊት በጥገኝነት መዲና ገብቶ የሚኖሩ ናቸው። ጥገኝነት እነዚህን ሁለቱን ጎሳዎች ጠይቀው አውስንና ኸዝረጅን ብዙ ከኖሩ በኋላ ሀብት አፈሩ፣ ንብረት ያዙ፣ ጎለበቱ። የሁዳዎችን ነው ብዬ የምላችሁ። በነገራችን የሁዳ ስር እስኪሰድ ድረስ በጫማ ብትረከጠው ጣጣ የለውም። ልክ ነህ ነው የሚለው በመኪና ጎማ ምድበት። ትክክልን ጋሽ ልክነህ ነው የሚለው። ስር ከሰደደ በኋላ ነው የሚያደርገውን ያደርግልሃል። መዲና ላይ የሚገኙትን አውስና ኸዝረጅ ጎሳዎችን ተለማምጠው ጥገኝነቱን አይጠየቁት፣ ጭንቅላት ደፍተው ኖሩ ኖሩና የሁዳ ድንጋይ አርሶ ያለማል። የተፈጥሮ ጭንቅላታቸው እንግዲህ አላህ ይወቀው። መካም ሆነ መዲና በረሃ ነው፣ ድንጋይ ነው። እነዚህ አራቱም አምስቱም ከዛም በላይ የሆኑ ጎሳዎች የይሁዳ በጥገኝነት መጥቶ መዲና የገቡት የሰፈሩትን አካባቢ አላሙ። በኢኮኖሚ ነጠጡ፣ ተወረወሩ፣ በጣም በለጧቸው ከመዲና አረቦች ወደ ፉክክር ገቡ፣ ወደ መዳፈር ጀማመራቸው። የሚገርም ነገር አንድ ነገር ይሉ ነበር ሁሌም አንድ ነቢይ አለ በተውራት ታሪኩ የሚነገር ስለዚህ ይመጣል እሱን እንቀበልና እንከተልና እናንተን የአገሬውን አውስና ኸዝረጅ ጎሳ የሆናችሁትን አረቦች እንመነጠራቸዋለን እያሉ በዚህ ተስፋ ይኖሩ ነበር። ነቢዩ በስደት ሂጅራ ከሄዱ በኋላ ወደ መዲና የይሁዳ ባህሪ ነውና ባሉት መልኩ ተገኝተው ነቢዩን ሊቀበሉ ሊከተሉ ግን አልቻሉ። ለእነዚህ ይሁዳዎች ነው ይህ ቁርአን በንዩ ላይ እየወረደ የእነሱ አባት አያት ቅድመ አያቶቻቸው እያለ የበኒ እስራኤልን የይሁዳን ታሪክ ዝም ብሎ የሚተርከው አባቶቻቸው እንዲህ የሰሩት የሰራችሁት እያለ እንዲህ የሆናችሁት ሁሉ እያለ በጣም የሚገርመው እነዚሁ ከይሁዳዎች ውስጥ ነቢዩ ብዙ ችግር ነው የገጠማቸው። ምን አሉ? ተሰብስቦ መጥተው በመሪዎቻቸው አማካኝነት ሀቅና ትክክለኛ ነቢይ መሆኑን ዲኑም ትክክለኛ መሆኑን በእርግጠኝነት እናውቃለን አሉት። ሁኔታውን ውለን እያደር አብሰልስለን ዲኑን ልንቀበልም ልናምንም ልንከተሉትም እንችል ይሆናል። እስከዛ ግን በእርሶና በሰሃባዎች በዲን ላይ ለሚመጣው የጠላት አደጋ ጎኖ ለእርሱ አጠገብ እንቆማለን፣ እንዋጋላቸዋለን። ስለዚህ እናንተ ለእኛ እኛ ለእናንተ ብለው ነቢዩን አስማሙ። እነዚህ ይሁዳዎች ትክክል ናቸው። ነቢዩ ደግሞ ተቀበሉ ይህን ሀሳብ። ጥሎ የመጡት መካ ላይ ቁሬሽ አረብ የራሳቸው ቤተሰብ ይሄን ዲን አልቀበል ብሎ ያሳደዳቸው ያባረራቸው ነው። ይሄ ጠላት አለ። አመቺ እየጠበቀ ሊያጠቃ ስለሚሆን ያን ውጭ ያለው መካ ልትቶ ነቢዩ የመጡትን ጠላት ለመምታት እንዲያመች እዚህ ውስጥ ያለውን ጠላት ወዳጅ ማድረግ ግድ ሆነባቸው። እሺ አሉ ነቢዩ በዚህ ስምምነት። ግን ውሸታቸውን እነዚህ ይሁዳዎች አጋጣሚ የጠበቁ ማጥቃትን እንጂ ወዳጅ ሊሆኑም አይደለም። በዚህ አጋጣሚ ብዙ ነው ያስቸገሩት። በዚህ ባሉት ቃል ሳይቆሙ ነቢዩንና ሰሃባዎችን ብዙ ብዙ አስቸግረዋል። ለብዙ ጦርነቶች ሁሉ ሰበብ ሆነዋል። ስፖንሰር እኛ እንሆናለን እያሉ ከበስተጀርባ የመካን ቁሬሽ እየሰበኩ እያመጡ ሌላም ጠላቶችን ሁሉ ነቢዩንና ሰሃባዎችን እዚህ መዲና ያሉትን እንዲመቱ እንዲያጠቁ ሳይታወቅባቸው በድብቅ ብዙ የጣሩ ሰዎች ናቸው። ነቢዩ አቅም አግኝተው ጎልብተው አላህ ወደ ጂሃድ ፈቅዶላቸው አዟቸው እስኪጋፈጡና እስኪፋለሟቸው ድረስ አንድ ጊዜ መጡ። ነቢዩ እነዚህ የሁዳዎች መዲና ላይ ያሉት ተሰብስቦ መጡና አንቢያ ከዚህ በፊት በነበሩት ኡመትና ትውልዶች ላይ እያንዳንዱ ነቢይ በመላእክ በመላእካዎች ታግዞ ነው የነቢዩነቱን ስራ የሚሰራው ተልእኮን የሚያደርሰው። አምነን እንድንቀበል አንዳንድ ጥያቄዎችን እንጠይቆታለንና ከመለሱልን እናምናለን፣ እንቀበላለን፣ እንከተሎታለን። ነቢዩን ባዩ ማን ነው? እነዚህ የሁዳ የመዲና ላይ ያሉ የሁዳዎች የምንወዳቸው መላይካዎች አሉት። እኛ የሁዳዎች አረመኔ የሆኑ ደግሞ መላይካዎችም አሉ። ስለዚህ ለነቢይነት ተልኮ ለእርሶ ከጎኖ ያለው ወህይን ቁርአንን ከአላህ ዘንድ ይዞ መጥቶ የሚነግሩት የሚያስተላልፍ እኛ የምንወደው መላይካ ከሆነ ችግር የለም እንከተሉታለን። ማን ነው አጠገቦ ያለው ወህይን ይዞ የሚመጣው ከአላህ ዘንድ መልእክትን ይዞ የሚመጣው የትኛው መላይካ ነው? የሁዳዎች? ጠየቁ ነቢዩን። ጅብሪል ነው አሉ ነቢዩ አለይሂ ሰላቱ ሰላም ዛካ አድቡል የሁድ ያሉት ይሄ የይሁዳዎች የመጀመሪያ ጠላት እኮ ነው አሉ። ስቃይን፣ አዛብን፣ ጦርነትን፣ የአገር መደርመስን፣ ትውልድ ላይ ኸልቅ ላይ ተራራን መናድን፣ ይህን ሁሉ የሚሰራው ጅብሪል ነውና ሲባልም የይሁዳዎች ዋና ጠላት ስለሆነ አንቀበልም አሉት። ሌላ ቢሆን ኖሮ እንቀበል ነበር፣ እንከተለውት ነበር። ለምሳሌ ሚካኤል ቢሆን የዝናብ ነው ስራ ተግባሩ ይሄ ነው። ከአላህ ዘንድ ተልኮ ለኸልቁ ዝናብ ያፈሳል፣ ራህመት፣ እዝነት እንዲህ እንዲህ አይነት መላይካዎች ቢሆኑ እንቀበል እንከተለውት ነበረ። የኛ አድውና የኛ ጠላት ጅብሪልማ ከሆነ አንቀበለውትም አሉ። የዛን ጊዜ እቺ ቁርአን አያት ወረደች። ቁል መን ካነ አድወን ሊጅብሪል በላቸው ያ ሙሐመድ ለመላእክ ጅብሪል ጠላት የሆነ ሰው ፈኢነሁ እሱ እኮ ጅብሪል ነዘለሁ ቁርአንን ያወረደ ነው አላ ቀልቢከ በአንተ ቀልብ ላይ ለኡመቱ ለትውልዱ ቢኢዝንላህ በአላህ ፈቃድ እንጂ በራሱ መብት በራሱ ስልጣን በራሱ አቅም ያለው ነው ለዛውም ሙሰድቅን ሊማ በይነ የደይ እነዚህ የሁዳዎች ጠላት ነው እሱ ጅብሪል ለኛ የሚሉት ይሄ ቁርአን እኛ ልከ ነው ጅብሪል አንተ ጋ ይዞ መጥቶ ያወረደው ከዚህ ከአንተ በፊት የነበረውንም ተውራትና ሌሎች ክታቦችንም ሐቅና ትክክል ናቸው ብሎ የሚመሰክር የሆነ እኮ ቁርአን ነው። ይህንን ያወረደው ጅብሪል ነው። ወሁደን ወቡሽራ ልልሙእሚኒን በአላህ በቁርአን በአኼራ በአንተ ነቢይነት ላመኑት የሚያበስር ለሙእሚኖች እንዲህ አይነት ታሪኮችን ይዞ የመጣ ቁርአን ነው። ቁርአንን ይሄንን ደግሞ ያወረደውና ይዞ የመጣ ተልኮ ይሄ ጅብሪል ነው። ለዚህ ጅብሪል ጠላት የሆነ ሰው ለአላህም ጠላት ነው ሲል ይችን ቁርአን አያት ነብዩ ላይ ወረደች ሰበበን ዙላ የመውረዷ ምክንያት ይሄ ይሆናል። በመቀጠል መንካና አድወን ሊላህ ወመላኢከቲ ያለ ለአላህ ጠላት ሆናለሁ የሚል ማንም ፍጡር ማንም ለአጠቃላይ ለመላእክቶችም ጠላት ሆናለሁ የሚል የፈለገውን ስያሜ እየሰጠ የፈለገውን ስያሜ እያለበሰ ወረሱልህ ለዚህ ረሱልም ለሌሎችም ወጅብሪለ ወሚካላ ባይበልጥ ስም እየጠቀሱ ለጅብሪልም ሆነ ለሚካኤል ለሌሎችም መላይካዎች ጠላት ነን ብለው ጠላት የሚሆኑ ሰዎች ፈኢነላሃ ዱቡልል ካፍሪን እነዚህ ሰዎች በእርግጠኝነት ትክክለኛነትን የለቀቁ ካፍሮች ናቸውና አላህ ደግሞ ለእነዚህ አይነት ካፍሮች ጠላታቸው ነው ይላል። ስለዚህ እነዚህ ይህን ባህሪ ቢያሳዩ ያ ሙሐመድ አያሳስብህ ነው። ተስሊያ ይባላል። ይሄ ተስሊየቱን ሊረሱልላህ ይባላል። በደንብ እያጽናናቸው ነው ነቢዩን ጌታ አላህ ስብሐ ወተዓላ። ምክንያቱም ከድሮ አባቶቻቸው ከአያቶቻቸው ከቅድመ አያቶቻቸው በዘራረግ የወረሱት ጥመትና አስቸጋሪነት ነው እንጂ ሌላ አዲስ ነገር የለውም። አመኑ አላመኑ፣ ተከተሉ አልተከተሉ፣ የሚጨምሩልህ የሚቀንሱልህ ነገር ምንም የለም ነው ነቢዩን እያለ እያጽናና ያለው። ምክንያቱም ወደ ቀድ አንዘልና ኢለይከ አያትን በይናት ቁርአን አውርደናል። ብዙ ተአምራቶችም አንተ ጋር ወርደዋል። የነቢይነትህ ማረጋገጫ፣ የረሱልነትህ ማረጋገጫ ኢማን ኖሯቸው አምነው ተደስቶ ለሚቀበሉ ሰዎች እነዚህ ቀልባቸው ታሽጎ መጀመሪያውን የተዘጋ ነው። ቢያምኑ ባያምኑ፣ ቢከተሉ ባይከተሉ ወማ የክፍሩ ቢሃ ኢላ አልፋሲቁን ቁርአን ቁርአን ላይ ልክድና ሊከፍር ወይ ቁርአን ራሱ ሊያከፍረው የሚችል ሰው የለም ያፈነገጠና አፈንጋጭ ለሆነ ሰው እንጂ አወኩለማ አሃዱ አህደን በለሁ ፈሪቁ ምንሁም ባህሪያቸው እኮ በጣም አስቸጋሪ ነው አለ። ወደ መሰረቱ ሲመጣ ይሁዳዎች በቃላችን መሰረት ተውራት በተናገረው ሀቅ ቁርአን ሀቅ ነው፣ መሐመድ ሀቅ ነው እንቀበላለን ብሎ በገባነው ቃል መሰረት ብለው የተወሰኑ ቡድኖች ሲነሱ ነበዘሁ ፈሪቁ ምንሁም ከነሱ ውስጥ ደግሞ የተወሰኑ ቡድኖች ወደዛ ይጥሉታል። ይህም part ከተውራትም ብን አንቀበልም ብለው ተውራቱንም ይጥሉታል። ወደ ቁርአን፣ ወደ ነቢዩ፣ ወደ ዲን፣ ወደ እስልምና የሚመራ ሆኖ በተገኘበት خلاص ነበዛሁ ፈሪቁ ምንሁም ወደዛ ይጥሉታል። ለምን በልአክሰሩሁም ላ ዩእሚኑን አብዛኛዎቻቸው ኢማን ስለሌላቸው ነው፣ ውስጣቸው ኢማን ስላልተቀበለ ይላል። ወለማ ጃሁም ረሱሉ ምን እንድላህ ሙሰድቁን ሊማማሁም ሩሱሎች በመጡ ጊዜ ሁሉ ወለማ ጃሁም ረሱሉ ምን እንድላህ ሙሐመድ ከረሱሎች ካለፉት አንቢያዎች አንዱ ነው። ሌላ የሚለየው ነገር የለም። አሁን ነቢዩም በመጡ ጊዜ ከዛ በፊት የነበሩ ሩሱሎችም በእጃቸው ያለውን ተውራት እውነት መሆኑን የሚመሰክሩና የሚያጸድቁ ሲመጡ ነበዘ ፈሪቁ ምን አለዚነ ኡቱል ኪታባ ኪታብ ወራአ ዙሁሪህም ቅድም እንዳልነው በእጃቸው ያለ ተውራትም ቢሆን እንዲህ አይነቱን ሐቅና ትክክለኛ ተነግሮ ወደ ቁርአን ወደ እስልምና ወደ ዲን የሚመራ ሆኖ በተገኘ ጊዜ ይወረውሩታል፣ ያጣጥሉታል። ነበዘ ፈሪቁ ምን አለዚነ ኡቱል ኪታብ ከነዚህ የሁዳዎች ውስጥ አንድ ግሩፕ ኪታባችንን ተውራታችንንም ቢሆን አንፈልገውም ብለው ይወረውሩታል። ለራሳቸውም በተውራት ውስጥ ባለው ህግጋት ትክክለኛነትን ይዞ የሚጠቀሙ አይደለም አለ አላህ ሱብሓነሁ ወተዓላ። ወረአ ዙሪም ወደ በስተጀርባቸው ጥለው የሚገኙ ናቸው። ምንም የሚደንቅ አዲስ ባህሪ የለም ነው ስለ ይሁዳዎች ለነቢዩ እያስተማረ ያለው ከአነሁም ላ ያዕለሙን ተውራትን እንደማያውቁ እንዲህ አይነት ሐቅን እንዳልተናገረ ነቢዩ ትክክለኛ፣ ቁርአን ትክክለኛ፣ ይሄ ዲን ትክክለኛ መሆኑን እንዳልገለጸ እንዳላስተማረ እነሱ ምንም እንደማያውቁ ነገር ሆነው ወደ በስተጀርባቸው የሚወረውሩ ናቸው። ተውራትንም ቢሆን ብሎ አላሁ ስብሓነ ወተዓላ ባህሪያቸውን በዚህ መልኩ ገለጸ። ሌላ አጃኢብ የሆነ ቅሳ መጣ። ስለነዚህ የሁዳዎች እንዲሁም ስለ አህባሮቻቸውም ጭምር አውቀናል እናውቃለን የሚሉትንም ሰዎች ምስጢር ሲያወጣ ሌላ አጃይብ የሆነ ታሪክና ቂሳ መጣ። ይሄ ቂሳ ይሄ ታሪክ ላ ሱለይማን ጊዜ የተከሰተውን አጃኢብ ለነቢዩ በወህ አማካይነት ነገራቸው። ይሄ መነሻ አለው፣ ዝም ብሎ አይደለም።